ተወልዳችሁ ባደጋችሁበት እንደ ሁለተኛ ዜጋ ተቆጥራችሁ ስቃይና እንግልት ለበዛባችሁ ውድ የኢትዮጵያ ሙስሊሞች እንደምሰነበታችሁ። ከቤታችሁ አስወጥተን ጥያቄዎቻችንን ያደርሱልናል ብለን ወጥተው ለቀሩት ኮሚቴዎቻችንና ወንድሞቻችን ሰላምታችን ላቅ ያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ በወቅታዊ የሙስሊሞች ጉዳይ ላይ መረጃዎችን በማሰባሰብ ለሙስሊሙ ህብረተሰብ ታደርሳለች። ትግሉን የበለጠ ለማጠናከርም የተለያዩ ዝግጅቶችን በማቅረብ የበኩሏን ጥረት ታደርጋለች። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናዎቹን የሚያሰማን መሐመድ አሚን ነው። እስከ ዝግጅታችን መጨረሻ አብራችሁን ቆዩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አሁን የፍትህን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን። መንግስት በአሰተ የሽብርተኝነት ውንጀላ ከሰሳቸው የሙስሊሙ መፍትሄ አፈላላጊ ኮሚቴዎችን ጨምሮ 31 ተከሳሾች አርብ ህዳር 21 2005 ፍርድ ቤት በድጋሚ ቀረቡ። ረቡዕ ህዳር 19 2005 በአማራ ክልል በደቡብ ወሎ ዞን በገርባ ከተማ መንግስት የግዳጅ ሰልፍ መስወጣቱ ተሰማ። ሰልፉም የተሳካ እንዳልነበረ ተገለጸ። በአውላ የሚገኘው መስጂድ ከዙህርና ከአስር ውጪ ጁማን ጨምሮ መግሪብና ኢሻ እንዳይሰገድበት ተደረገ። በኮሌጁም የዲንና የአረብኛ ትምህርቶች እንዲቆሙ ተወስኗል። መንግስት ከመጅሊሱ ጋር በመሆን በአዲስ አበባ ሙስሊሙ ማህበረሰብንና መስጂዶቹን የሚቆጣጠርበት አሰራር ወደ ክፍለ ከተማ ወረደ። የሚሉ ዜናዎች ለዛሬ ያዘጋጀናቸው ዜናዎች ናቸው። አሁን ወደ ዝርዝሩ እናልፋለን። መንግስት በሐሰት የሽብርተኝነት ውንጀላ የከሰሳቸው የሙስሊሙ መፍትሄ አፈላላጊ ኮሚቴዎችን ጨምሮ 30 ተከሳሾች አርብ ህዳር 21 2005 ፍርድ ቤት በድጋሚ ቀረቡ። ዛሬም መሪዎቻችንን ከህዝብ እይታ ለመሰወር እንደባለፈው ፖሊስ በደረቅ ሌሊት ከቃሊቲ ወደ ልደታ ፍርድ ቤት አምጥቷቸዋል። ችሎቱ ከተሰየመ በኋላም የመሪዎቻችን ጠበቆች የኢትዮጵያ ቴሌቪዥንና ዛሜ ኤፍኤም ጣቢያዎች ደንበኞቻችን በተጠረጠሩበት ወንጀል ጥፋተኛ ሳይባሉ ጣቢያዎቹ ግን በተቃራኒው ከፍተኛ የስም ማጥፋት ስራ ላይ ስለተሰማሩ እዚህ ችሎት ውስጥ ካሉ ይጥሉን ብለው ጠይቀዋል። ዳኛው ችሎቱ ለማንም ክፍት በመሆኑ ይህን ሊያዙ እንደማይችሉና ጣቢያዎቹ የተባለውን ተግባር እየፈጸሙ ከሆነ ግን ከድርጊታቸው እንዲታቀቡ አዘዋል። ቀጥሎ በቀጣይ ባለፈውን ሳምንት የጠበቆች የመጀመሪያ መቃወሚያ መቃወሚያቸውን ለፍርድ ቤቱ አቅርበዋል። የመሪዎቻችንና ወንድሞቻችን ጠበቆች አንስተውት ለነበረው አንኳርና ጠንካራ የተብራራ መቃወሚያ ሲያደምጥ አቃቤ ህግ ባለፈው ሳምንት ችሎት በመደናገጥና በመደናበር ስሜት ውስጥ እንደታየ ዛሬ ደግሞ ችሎቱ ላይ መቃወሚያው የተብራራ አይደለም የሚል ምላሽ ሰጥቷል። መሪዎቻችን የተከሰሱት ከህግ ውጪ እንደሆነ በዋነኝነት የተከሰሱትና በ2001 የጸደቀው የጸረ ሽብር ህጉ ህገ መንግስታዊ ድንጋጌዎችን የጣሰ ነው። ክሱ የህግ ትርጓሜ ጉዳዮችን ስለሚያስነሳ መታየት ያለበት ህጋዊ ስልጣን በተሰጠው ፌዴሬሽን ምክር ቤት ነው። ይህ ፍርድ ቤት ይህንን ክስ የማየት ስልጣን በህግ አልተሰጠውምና ደንበኞቻችን በነጻ ይሰናበቱልን የሚሉ መከራከሪያዎችን ከሀገሪቱና ከዓለም አቀፍ ህግጋት ጋር ተዋህደው የቀረበለት አቃቤ ህግ ምላሽ ለመስጠት ሳምንት ያህል ተዘጋጅቶ ሊሰጥ የቻለው ምላሽ መደናበር የታየበት መሆኑን በስፍራው የነበሩ አይንማኞች ገልጠዋል። የመሪዎቻችን ጠበቆች ባቀረቧቸው ሌሎች መቃወሚያዎች ላይም አቃቤ ህግ በቂ ምላሽ መስጠት ሳይችል ምላሹን አጠናቋል። ፍርድ ቤቱ አሁን በተነሳው መቃወሚያ ላይ ብይን ሰጥቶ ወደ ክርክር ይገባ ወይም አይገባ በሚለው አጀንዳ ላይ ውሳኔ ለመስጠት ለሚቀጥለው ሳምንት ሐሙስ ዳር 27 ቀጠሮ ሰጥቷል። በሌላ በኩል ሙስሊሙ ህብረተሰብ ልደታ እንዲገኝ የኮሚቴዎቻችንን ፈለግ ተከትለው አሁን ትግሉን እየመሩ ያሉት በፌስቡክ ድምጻችን ይሰማ ገጽ ያስተላለፉትን መልእክት ተከትሎ በጣም በርካታ የአዲስ አበባ ሙስሊም ነዋሪዎች ከማለዳው አንድ ሰዓት ጀምሮ ልደታ ፍርድ ቤት ተገኝተዋል። ሆኖም የኮሚቴዎቻችን የፍርድ ሂደት ለመከታተልና ኮሚቴዎቹን ለማበረታታት ተገኝቶ የነበረው ህዝብ ኃይል በታጣቂዎች እንዲበተን ተደርጓል። ሁኔታውን በተመለከተ በስፍራው የተገኙ ሙስሊሞችን ያነጋገረን ሲሆን የሚከተለው ምላሽ አግኝተናል። ያው በዛፋት በደረስንበት ሰዓት ላይ እና የተለያዩ ፖሊስ አካላት ደግሞ የተለያዩ አጸያፊ ተግባራትን መናገር ማልፈልጋቸውን ቃላቶች በህጎች የሚሳደቡ ነበረ። ያንን ሁሉ ነገር ችለን እሺ ትገባላችሁ የተባለውን ቃል ጠብቀን እኛም ዳር ዳር ቆመን ያንን ነገር ግን ሳይፈጽሙ ቀርቶ የተለያዩ የሀይል እርምጃዎችን መውሰድ ጀመሩ። በተለይ ኒቃብ የለበሱ እህቶችን ባልሆነ አመለካከት መመለከት፣ እንዲያብ የለበሱ እህቶችንን መገርሰብ፣ የተለያዩ ነገራቶችን ጀመሩ። ያ ደግሞ ትንኮሳ ነው ብለን እኛም ደግሞ የራሳችንን ጥንቃቄ ዳር ዳር መውጣት ጀመርን። እነሱ ግን ረብሻውንና ብጥብጡን ነበር እና የያሹት የተለያዩ እህቶችን እየወሰዱ መኪና ላይ መጫነን ጀመሩ። ከዛ በኋላ የነበረው ከሜክሲኮ እስከ ጦር ኃይሎች ኮካ አብነት በተዘጋው መንገድ ማንኛውም ሰው እንዳይንቀሳቀስ እና ማባረሩ በጣም ነበረ። ከመገፈታተር ምን ተጀመረ። ከዛ በኋላ የተለያዩ ማባረሮች ተጀመሩ። እኛም የሚቻለንን ሰላም የመጣ ነው የውከልናቸውን በራሳችን የኮናቸውን ውድ ወንድሞቻችንና ኮሚቴዎቻችንን ለማየት ነበር ይሄድ ነው። ያንንን ነገር ፈጸመንን የመጣ ነው። እነሱ ግን የራሳቸው ተልእኮ ነበራቸው። አልሐምዱሊላህ ካሰቡት በታችን እንጂ የሰሩት ያሰቡትን አልፈጸሙም። የአይን ማኞች እንደገለጹት አካባቢው በከፍተኛ ታጣቂ ኃይሎች ተከቦ እንደነበርና የእጅ ቦምቦችን ጨምሮ ሙሉ የጦር መሳሪያዎችን የታጠቁ የፌዴራል ፖሊስ አባላት ተሞልቶ ነበር። በአማካይ በ7 ሜትር ርቀት በርካታ የፌዴራል ፖሊስ አባላት ቆመው አካባቢውንም የጦር ቀጠና አስመስለውት ውለዋል። አንድ ታዛቢ እንደገለጸውም ከብረት ለበስ ወታደራዊ ተሽከርካሪ በቀር የቀራል ነበርም ብሏል። ሪፖርተራችን ከስፍራው ባደረሰን መረጃ መሰረት የታጠቁ ፌዴራል ፖሊሶች የልደታ ፍርድ ቤት አካባቢን ጨምሮ እስከ ጦር ኃይሎች ያለውን መንገድ በመዝጋት ማንም እንዳያልፍ ከማድረጋቸውም በላይ ችሎቱን ለመከታተል የመጡትን ዜጎች ሲደበድቡና ሲያስሩ ታይተዋል። ችሎቱን መከታተል የማንኛውም ዜጋ መብት እንደሆነ ዳኛው ቢናገሩም የመንግስት ታጣቂዎች ግን ከህግ በላይ ሆነው ታይተዋል ሲል ሪፖርተራችን ዘግቧል። በእለቱም ስምንት ሴቶችና ከሰላሳ በላይ ወንዶች የታሰሩ ሲሆን ይህን ዘገባ እስክናጠናቀር ታሳሪዎቹ አልተፈቱም። ረቡዕ ህዳር 19 2005 መንግስት በአማራ ክልል በደቡብ ወሎ ዞን በገርባ ከተማ የግዳጅ ሰልፍ ማስወጣቱ ተሰማ። ሰልፉም የተሳካ እንዳልነበር ተገለጸ። በአማራ ክልል በደቡብ ወሎ ዞን በገርባ ከተማ መንግስት የአካባቢውን ህዝብ በማስገደድ ረቡዕ ህዳር 19 2005 ሰልፍ ሲያስወጣ ውሏል። በሰልፉ ላይ ህዝቡ እንዲሳተፍ የአካባቢው ሹማምንትና ካድሬዎች ማስፈራሪያ የታከለባቸው ከፍተኛ የቤት ለቤት ቅስቀሳዎችን ሲያካሂዱ የከረሙ ቢሆንም መንግስት የሰልፈኛው ቁጥር ጥቂት ይሆናል በሚል ስጋት ሰልፉ የሚካሄድበትን ቀን የከተማዋ የገበያ ቀን እንዲሆን በማድረግ ለገበያ የወጣውን ህዝብ በማስገደድ ወደ ሰልፉ እንዲጓዝ አድርጓል። መንግስት ለሚዲያ ፕሮፓጋንዳ ስጆታ እንዲመቸው ማድረግ ህዝቡን አክራሪነትን እንቃወማለን። መንግስት በመላ ሀገሪቱ አክራሪነትንና ሽብርተኝነትን ለማጥፋት እየወሰደ ያለውን እርምጃ እንደግፋለን። በከተማችን መንግስት በአክራሪዎች ላይ እየወሰደው እርምጃ ተገቢ ነው የሚሉና በከተማ አስተዳደር የተዘጋጁ መፈክሮችን በእጁ እንዲይዝና በተደጋጋሚ በድምፁ እንዲያሰማ ሲያስገድዱት ውለዋል። ሰልፉን በተመለከተ የአካባቢው ነዋሪዎች በበኩላቸው መንግስት ሰልፉን በግዳጅ እንድንወጣ አደረገን እንጂ እኛ በፈቃዳችን ያደረግነው ምንም ነገር የለም ሲሉ መንግስትን ወንጅለዋል። ነዋሪዎቹ እንደገለጹት የመንግስት ካድሬዎች በሌሊት በመምጣት ወደ ሰልፉ እንድንወጣ፣ ካልሆነ ግን ከመንግስት ምንም አይነት አገልግሎት እንደማያገኙና ሰልፉ ላይም ባለመሳተፋቸው መቀጫ 50 ብር እንደሚጠብቃቸው ማስፈራራት ምን ሲከፈጥፋቸው እንደነበር ገልጸዋል። ያም ሆኖ ሰልፉ ላይ የሚፈለገውን ያህል ሰው ባለማግኘታቸው ተማሪዎችን ከትምህርት ገበታቸው በማስነሳት በቀጥታ ወደ ሰልፉ እንዲሄዱ አድርገዋቸዋል። ስሙ እንዳይገለጽ የጠየቀና በሰልፉ በግዳጅ እንደተገኘ የገለጸው አንድ ወጣት ከፍትህ ሬዲዮ ባልደረባ ጋር በስልክ ባደረገው ቃለ መጠይቅ እኛ የምንፈልገው መማር ነበር፣ ከትምህርታችን ላይ በግድ አስመስተው ሰልፍ ውጡ ሲሉን ተማሪው የመጣው ለትምህርት እንጂ ለሰልፍ አይደለም በማለት ቢቃወሙም የከተማዋ ጸጥታ ኃላፊ ለትምህርት ቤቱ ኃላፊዎች በግድ አስወጧቸው እምቢ ተገደው ፌዴራል ይወጣሉ በማለት በግድ እንዳስወጧቸው ተናግሯል። ወጣቱ በመቀጠል ሰልፉ ላይ በግድ ቀላቅለውን ብንወጣም ያደረግነው ነገር አልነበረም። አንድ መንግስት ካድሬ ማይክ ይዞ መፈክር ቢያሰማም ማንም እንዳልተቀበለውና ብቻውን ሲለፈልፍ እንደነበር ገልጿል። በሌላም በኩል በሰልፉ ያልተገኙ አንዲት እናትን ሪፖርተራችን አናግሯቸው በሰጡት ምላሽ ወገኖች ተገድለው ታስረው ተደብድበውና ተሰደው የፈለገ መቀጫ ቢኖረውም አልወጣም የፈለጉትን ሊያረጉኝ ይችላሉ እንጂ ሲሉ ሀዘን በተሞላበት ሲቃ ተናግረዋል። ይህን የመንግስትን በግዳጅ ሰልፍ የማስወጣት ድርጊት አንዳንዶች ሲገልጹት ከልክ ባለፈ አምባገነናዊነት የሰውን መብት ረግጦ መብት የጠየቀን በመግደልና በማሰር ምላሽ የሰጠ መንግስት ይህን አያደርግም ብሎ ማለት የዋህነት እንደሆነና የመንግስትን ሴራ ማክሸፍ የሚቻለው ህዝቡ ሰላማዊ ትግሉን አጠናክሮ በመቀጠልና ለመንግስት ሴራ ተባባሪ ባለመሆን ነው ሲሉ አስተያየታቸውን አክለው ገልጸዋል። በአወሊያ የሚገኘው መስጂድ ከዙህርና ከአስር ውጪ ጁማን ጨምሮ መግሪብና ኢሻ እንዳይሰገድበት ተደረገ። በኮሌጁም የዲንና የአረብኛ ትምህርቶች እንዲቆሙ ተወስኗል። በአወሊያ ቅጥር ግቢ የሚገኘው መስጂድ ከዙህርና አስር ሰላቶች በስተቀር ላልተወሰነ ጊዜ ጁማን ጨምሮ መግሪብና ኢሻ እንዳይሰገድበት እንደተደረገ ምንጮች ጠቆሙ። ሰኞ ዕለት የአወልያ ኮሌጅ የዲፓርትመንት ኃላፊዎች ከአዲሱ የመጅሊስ ኃላፊዎች ጋር ለመነጋገር መጅሊሱ ቢሮ ተገኝተው እንደነበር የታወቀ ሲሆን በስብሰባው ላይ ያነጋገሯቸው አዲሱ የመጅሊሱ ፕሬዝዳንት ሳይሆኑ ከዚህ ቀደም ህዝበ ሙስሊሙን ሲያስለቅስ የነበረውና 30 የአወልያ መምህራንን በአንድ ደብዳቤ አግዶ የነበረው አቶ ጀማል እንደነበር ታውቋል። አቶ ጀማል አሁንም በመጅሊሱ ቦታ ተሰጥቶት እየሰራ እንደሆነና እንደውም ባለፈው ሰኞ የአወልያ ኮሌጅ ኃላፊዎችን ያነጋገረው እሱ መሆኑ ሲታወቅ ግርምታ እንደፈጠረ ተጠቁሟል። በእለቱ የኮሌጁ ኃላፊዎች አወሊያ መስጂድን በተመለከተና በኮሌጁ የደንና አረብኛ ኮርስ ለመቀጠል ያነሱ ሲሆን አቶ ጀማል ግን መስጂዱ ጁማ እንዲሰገድበት ከተፈለገ ኃላፊነት የሚወስድ አካል መኖር አለበት። የመስጂዱ ኢማም ሼህ ዑመርና ሌሎች ኮሚቴዎች ይጠሩና በመስጂዱ ምንም አይነት ተቃውሞ እንደማይደረግበት ኃላፊነት ወስደው ፈርመው በመስጂዱ ጁማ ሊሰገድበት ይችላል። ከዛ ውጭ ግን ጁማ እንደማይሰገድበት አሳውቀዋል። የሌሎች እምነት ተቋማት ኃላፊዎች ሃይማኖታቸውን ለማጠናከር የሚችሉትን እያደረጉ እንደሆነ ሲታይና የኛዎቹ ግን በተቃራኒ ዲኑ እንዲዳከም ጥረት ሲያደርጉ ማየት በጣም አሳዛኝና ህገወጦቹ የመጅልስ አመራሮች ፈጽሞ ሙስሊሙን ሊወክሉ እንደማይችሉም ታዛቢዎች ይናገራሉ። ታዛቢዎቹን ጨምረው በመንግስት የተሸመው አዲሱ መጅልስ ሙስሊሙን እንዲዳከም የመጀመሪያውን ስራ ጀምሯል ሲሉ ተናግረዋል። መንግስት ከመጅልሱ ጋር በመሆን በአዲስ አበባ ሙስሊሙ ማህበረሰብንና መስጊዶቹን የሚቆጣጠርበት አሰራር ወደ ክፍለ ከተሞችና ወረዳዎች አወረደ። መንግስትና መجلسው በመቀናጀት አዘጋጅተው ወደ ክፍለ ከተሞችና ወረዳዎች ያወረዱት አዲሱ አሰራር እንደሚያሳየው ሙስሊሙ በየአካባቢውና በየመስጊዶቹ የሚያደርገውን እንቅስቃሴ ለመቆጣጠርና እርምጃ ለመውሰድ እንዲመቻቸው እንደሆነ ታውቋል። ለዚህም ሲባል ልዩ የመጠይቅ ፎርሞች ተዘጋጅተው ለየወረዳዎች የተበተኑ ሲሆን በክፍለ ከተሞች ልዩ ቁጥጥርና ክትትል እንደሚሰሩ ታውቋል። ከመጠይቆቹ መሃል በወረዳው የሚገኙ የሙስሊሙ አጠቃላይ ቁጥር ከነእድሜና ጾታቸው ከነዚህ ውስጥ በባለፈው ህገ ወጡ የመጅልስ ምርጫ ላይ የተመዘገቡና ያልተመዘገቡ ሰዎች ቁጥርና ጾታቸው የመረጡና ያልመረጡ በሚል ለየብቻ ከነሙሉ ስምና ጾታቸው ተለይቶ እንዲሞላ የሚያዝ መጠይቅ እንደሆነ ታውቋል። መስጂዶችን በተመለከተ የተዘጋጀው መጠይቅ መሃል ደግሞ በወረዳው ስር ያለው መስጂድ ስምና የዋና ኢማም ስም መስጂዱ የሚመራበት ሁኔታ በመጅሊስ ነው በኮሚቴ ወይስ በአህለል ኸይሮች የሚል ሲሆን በመስጂዱ የሚታየው የአክራሪነት ሁኔታ በሚለው ስር ደግሞ ከፍተኛ፣ መካከለኛና ዝቅተኛ ተብሎ በደረጃ እንዲሞላ የሚያዝ መጠይቅ ነው። ይህ ሁሉ ነገር በአሁኑ ሰዓት ለምን እንዳስፈለገ የጠየቅናቸውና ስማቸው እንዳይገለጽ የጠየቁ የአንድ ክፍለ ከተማ መጅሊስ ኃላፊ እንደተናገሩት መንግስት ይህን ያወረደው በከሚሴ ከተማ እንዳደረገው አይነት የተጠና ሽብርና ወከባ ለመፍጠር እንደሆነና መስጊዶችንም በመጅሊስ ስር እንዲጠቃለሉ አድርጎ የዲን አስተምህሮቶችን በግማሽ ለመቀነስ እቅድ እንዳለው አጋልጠዋል። ይህንንም የሚቃወሙትን እነማን እንደሆኑ በየወረዳው ከተዘጋጀው ዳታ ላይ ስላዘጋጀ በዛ መሰረት እቆጣጠራለሁ የሚል ሀሳብ እንዳለው ጠቁመዋል። መንግስት አሁን ላይ እያደረገ ያለው ነገር ሀገሪቱን ወዳልሆነ አቅጣጫ ይወስዳታል የሚል ፍራቻ እንዳላቸው የገለጹት እኚህ አመራር ህዝበ ሙስሊሙን በየአካባቢው በመንግስትና በመጅሊስ ሊፈጸሙ የታሰቡ ጸረ ኢስላም እቅዶችን ዱዓ በማድረግና በተደራጀ ሁኔታ በሰላማዊ ትግል እንቅስቃሴ ለማክሸፍ መሞከር እንዳለባቸው አሳስበዋል። በመجلسው ውስጥ ያሉ ተመራጮችን ከመንግስት ጋር በመሆን እስላምንና ሙስሊሙን ከመበደል እንዲቆጠቡና አላህን እንዲፈሩ የጠየቁ ሲሆን ከጸረ እስላም ኃይሎች ጋር በመሆን በዲኑ ላይ ማሴር ከአላህ ቁጣ መቼም እንደማናመልጥ ልናስታውስ ይገባል ሲሉ መክረዋል። መረጃውንም ለህዝበ ሙስሊሙ እንዲወጣ የፈለጉት ተጠቅተው እንደሆነ እኒህ የክፍለ ከተማ መجلس አመራር ለፍትህ ሬዲዮ ወኪል ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች እኚህ ነበሩ። አድማጮቻችን እርሶም የዚህ አይነት መረጃዎችን በማድረስ የመንግስትን ሴራ በማጋለጥ ዲናችንን ከጠላት እንድንጠብቅ እናሳስባለን። መረጃዎችን በኢሜይላችን ኤፍቲኤች 911 አት ወይም በፌስቡክ ገጻችን እንዲልኩልን በአክብሮት እንጠይቃለን። ከቀሪ ዝግጅቶቻችን ጋር አብራችሁ ቆዩ። አድማጮቻችን እየተከታተላችሁ ያላችሁት የሙስሊሞች ብሶት የወለዳት ፍትህ ሬዲዮን ነው። ኮሚቴዎቻችን የሰላም አምባሳደር ነበሩ። ትግላችንን በሰላማዊና ዓለምን ባስደመመ መልኩ ሲመሩ የነበሩ ብርቅዬ ፈርጦቻችን ናቸው። እኛንም ትግላችንን በሰላማዊ መንገድ ብቻ እንድንቀጥል አደራ ጥለውብናል። ይህን በተመለከተ ሙሐመድ አሚን ጽሑፍ አዘጋጅቶልናል። አሁን ወደ እርሱ አምራችኋለሁ። አብረን እንከታተለው። ሰላማዊ ትግል ከመሪዎቻችን የተቀበልነው ጥብቅ ቃል ኪዳናችን ነው። ኢስላም ሰላም ነው። የምትለውን መፈክር የማያውቅ የማይሰማ ሙስሊም የለም። ከልጅነታችን ተኮትኩተን ያደግንበት ስነ ምግባራችን በእጃችን ያቆየነው ሀብታችን ነውና ሁላችንም እናውቀዋለን። ከእያንዳንዱ የዕለተ ሶላት በኋላ አላህ ሆይ አንተ ሰላም ነህ የሰላም ምንጭም አንተው ነህ የሚለውን መልካም ዚክር እያስባሉ ያሳደጉን እናትና አባቶቻችን የሰላም ታሪክ እሴቱን የተረዱ ነበሩ። ኢስላም ሰላምን አጥብቀን እንድንይዝ የሚያስተምረን ሁሉ ፍትህ ለሰላም ዘለቄታዊ እጅግ አስፈላጊ መሆኑን ያስገነዝበናል። ፍትሃዊነት ሲጠፋ ሰላምን ማብራ ትቀጥናለችና፣ በመሆኑም ሰላምና ፍትህ ተሟልተው እንዲገኙ ሁልጊዜ መጣር እንዳለብን አደራ ይለናል። ፍትህ ስትቀጥን፣ ንጹሃን ሲበደሉ እና ግፍ ሲፈጸምባቸው የቻልነውን ያክል ልንጥርላቸው እንደሚገባ ይነግረናል። የባዕድ ምክር ተቀብሎ የአገር ልጆቹ ላይ አዲስ እምነት ካልተቀበላችሁ በሚል ፈሊጥ ያመጣው የኢህአዴግ መንግስት ህዝብ ሙስሊሙ ላይ በደል በመፈጸም ከጀመረ መከረኛ ወቅት አንስቶ መብቴን አላስነከም በሚል ቁርጠኝነት በአንድነት ዘብ የቆሙ ህዝቦቻችን ይህንን የፍትሐዊ መርህ ከሰላም ጋር አስማምተው ለመሄድ የቆረጠ ነው። ከትግሉ መሪዎችም ቢሆኑ ሰላም የሰበኩ ሰላምን የኖሩና በሰላም ያኖሩ ጀግኖች እንጂ ሌላ አይደሉም። ከመንግስት በተደጋጋሚ የሚሰነዘረው የሰላም የማደፍረስ ሙከራ ታጋሽ ሆነው እያከሸፉ ስሜቱ የገነፈለውን እየሰከኑ አዛውንት ሆነው እየመከሩ እንቅስቃሴውን ሲመሩ ቆይተዋል። ሰላም በሚደፈርስበት በር መንግስት ሲከፍት እነሱ እየዘጉ ከአንዱ ትግል ምዕራፍ ወደ ሌላው አሻግረውናል። እስኪ አስታውሱ። የአዲስ አበባ ፀሐይ በጭስበት ተሞላበት። ንጹሃን እናቶችና እህቶቻችን በፖሊስ ዱላ ባስተናገዱበት መሳጅዶቻችን በሌሊት የአደጋ ጥሪ አዛን ባደረጉበት የሐምሌ ስድስት ምሽት ማግስት ህዝቡን በአኗር መስጊድ ሰብስበው ያደረጉት ምርጥ መሪዎቻችን የሰበኩትን ሰላም አልነበረምንም? አይኖቻችን በንዴት እያለቀሱ ልቦቻችን በቁጭት የተሞላ ሲቃ የተናነቃቸውና በደል ያስመረራቸው በመቶ ሺዎች የሚቆጠሩ ሙስሊሞች ሰብስበው ስለ ሰላም ቃል አላስገቡምን? እኛ ብንታሰር ብንገደል ማንኛውም ችግር ቢደርስብን ከሰላማዊነት ውልትፍ እንዳትሉ ትግሉን በሰላማዊነት ብቻና ብቻ ለመፈጸም በአላህ ስም ቃል ግቡልን ሲሉ ህዝቡን አልጠየቁምን? በዛች ፀሐይ እያለች ቀኑ በጨለመበት ረፋድ ቃል የገባ ቃል ገባ፣ ብርቱና የጠበቀ በእንባ የታጀበ ቃል ኪዳንም ሆነ። አልሐምዱሊላህ ዛሬ አስቸባሪ ተሰኝተው እስር ቤት ቢገቡም አካላቸውን አስሮ ራሱ በሞራል ቁልቁለት ስምጥ ሸለቆ ውስጥ የታሰረው መንግስት ቢያስቸግራቸውም ያስገቡንን የሰላም ቃል ኪዳን ጠብቀን መቆየት ችለናል። አልሐምዱሊላህ ሱመ አልሐምዱሊላህ። የሰላም ስሌቱ ቀላልና ግልጽ ነው። ትግላችን ሰላማዊነቱን ከሳተ ስሜት ይነክስበታል። ስሜት የነገሰበት ትግል ደግሞ ለውጤት ሊበቃ አይችልም። በደል ሲፈጸምብን መታገሳችን ለኛ የሞራል ከፍተኛነታችን ሲጨምር ለአጥቂው ወገን ደግሞ ተቀባይነቱን እየቀነሰ እንዲሄድ ያደርገዋል። ምንም ጥርጥር አይግባን፣ ሰላማዊነታችንን ጠቅሞናል። ትግላችን እዚህ ደረጃ የደረሰው የተሰላማዊነት ክብር የተጎናጸፈው ሰላማዊነቱን አስጠብቆ በመቆየት በመቻሉ ነው። እናም እኛ የገባነውን ዛሬ ቃል አስታውሰናል። እናም እኛ የገባነውን ቃል ዛሬ አስታወስናትም አደስናትም። እናንተስ ቃል ኪዳናችሁን አታድሱምን? ዳግም አትጠራጠሩ፣ ተስፋ በምናደርገው የአኼራ ግብራችን የሚመሰከረው ታሪክ ያለ ጥርጥር እንዲህ ብሎ ይመሰከረልናል። በደል በመታገል በትዕግስት የቆሙ የጠየቃቸውን መስዋዕትነትም የከፈሉ የታሪክ መዛግብቶች ምን ብሎ እንደሚያወሳላቸው እስከሚጨንቃቸው ድረስ ግን ለግዢዎቻችን ሰላማዊነታችንን እያሳየናቸው ትግላችንን እንቀጥል። አላህ ለተበደሉ ባሪያዎች አላህ በተበደሉ ባሪዎች ድልን እስኪያጎናጽፍ ድረስ አላሁ አክበር ከቢራ ወልሐምዱ ሊላህ ከሲራ ወስብሃናላህ ቡክረትን ዋሲላ ሰላማዊ ትግል ከመሪዎቻችን የተቀበልነው ጥብቅ ቃል ኪዳናችን ነው በቀጣይ የምናቀርብላችሁ የውድ ኮሚቴዎቻችንን ያደራ ቃል ይሆናል። እንደሚታወቀው ኮሚቴዎቻችን ትግሉን ሲያስኬዱ የነበሩት እጅግ ሰላማዊ በሆነ መንገድ ነው። ሙስሊሙ ህብረተሰብም የኮሚቴዎቻችንን ፈለግ ተከትሎ እስከ መጨረሻው እንደሚታገል ቃል ገብቷል። ኮሚቴዎቻችን ሁከትና ረብሻ እንዲፈጠር የማይፈልጉ ሆኖም ለኢስላም አስፈላጊውን መስዋዕትነት ሁሉ እንደሚከፍሉ በተግባር ነው ጉዳይ ነው። ይሄው ዛሬ በቃላቸው መሰረት ለኢስላም ሲሉ በግፍ እስር ቤት እየተሰቃዩ ይገኛሉ። እኛም ዛሬ ሙስሊሙ ህብረተሰብ የገባውን ቃል እያስታወሰ ትግሉን አጠናክሮ እንዲቀጥል ከብርቅዬ ኮሚቴዎቻችን ጣፋጭና ልብ የሚነኩ ንግግሮች በትንሹ ልናሰማችሁ ወደናል። ዝግጅቱን ያጠናቀረው አቡ ሙሳብ ነው፣ እንደሚከተለው ያቀርብልናል። በመንግስቱ የተሰጠን መብት ሳይሸራረፍ ይገኛል። ለእስልምናቸው ስለሰጡ ዋጋ የኢትዮጵያ ሙስሊም ፍትህን ፍለጋ በጽናት ታስረው አነግበው አርማ ለዓለም ይጮሃሉ ድምፃችን ይሰማ በመንግስቱ የተሰጠን መብት ሳይሸራረፍ ይገኛል። ኢትዮጵያ ሙስሊሞች ላይ በግድ የአፍራሽን አመለካከት የማስመጠር ዘመቻ ከተጀመረ ጀምሮ እነሆ ዓመት አልፎ ብዙ ወራቶች ተቆጥረዋል። በእነዚህ ግዛቶች ሙስሊሞች የራሳቸውን መሪ ለመምረጥ የመጅሊስ ጥያቄ የአህባሽ ዝግጅ አይቻልብን ጥያቄያቸውን አለመነባስ ደመመ ሁኔታ በተለያየ ቦታ ሰላማዊ ትግል እንቅስቃሴ አድርገዋል። ነገር ግን ለእነዚህ ሰላማዊ ጥያቄዎች ተገቢና ሕጋዊ መልስ ከመስጠት ይልቅ ከመንግስት መልኩ በሙስሊሞች ላይ አሳዛኝ እርምጃዎች ተወስደዋል። እነዚህ የትግል ሂደቶች ወደፊት በሰፊው እንደምንደርሳቸው ከአላህ ጋር ቃል እየጠበቃን በዛሬ ፕሮግራማችን የማይረሳውን የምርጥ ኮሚቴዎቻችንን ያድራቃል በተለያየ ቦታ ያደረጓቸው ንግግሮች በተለይም በታላቁ አማር የመጨረሻ ጊዜ የተናገሩትን ንግግር በሚከተለው መልኩ አጠናክረዋል። እስልምና ሲደፈር ዝም ብሎ የሚተኛው ማለት ምንድን ነው? መልሳችን አማም አላህ ሚ ምንድን ነው የምንመልሰው? ምንም ፈርሰን ሞት፣ ምንም ፈርሰን እስር፣ ሰዋቸው ይታሰራል። ሰው በማስ ይታሰራል፣ ሰው ሰርቆ ይታሰራል። በእስልምና መታሰር እንዲሁ አይገኝም እንጂ ከተገኘ ሸረፍ ነው። ይሁን ሞቱን ካገኘው እዝ ነው፣ ክብር ነው። ያን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። قل لا يصيبنا إلا ما كتب الله لنا الله كل سنة وش يدرس لنا الله كتبه وش አላህ ከወሰነ ውጭ የሚደርስ ነገር አለ? ስለዚህ ሊመልከው አሁንም ይሄን ድንበር እንለፍ፣ የሰው መብት እንንካ፣ የሌሎችን እምነት እንዳፈር ህግና ስርዓት ንጣስ አይደለም። ዛሬም ነገም ትናንትም ሙስሊሞች ህጋዮች ናቸው። ሰላማዊና ሰላማዊ የመብት ጥያቄ ነው የሚያነሱት። አሁንም ጉዟችን እስከ መጨረሻው ድረስ በዚህ ይቀጥላል። ይሄ ህጋዊና ሰላማዊ ስርዓት ያልተዋጠላቸው ሰዎች እርምጃ እንዲወስዱ ሐቂቃ ክብርን እንጂ አይጨምርልን። ስለዚህ ምንን ፈርተን ነው ሐቅን የሚሸሸው? ምንን ፈርተን ነው ዲኑ ላይ አምሳ ወጠጤ እየመጣ ስለ ዲኑ ሊነግር ወይም ደግሞ ላይበረብር እምነቱን የማያውቁ ሰዎች የሌላ እምነት ተከታዮች የፖለቲካ አመራር ነን ብለው ስለ ዲን ሲናገሩ ዝም ማለት አላህ ፊት ያስጠይቃል። ማን ነህ አንተ ስለ ዲን የምትናገረው? ህገ መንግስት አይፈቅድልህም ቁም ነው የምንለው አላሁ ይሄን የኛ ቋም የሚገባው እስልምና እስልምና እስልምና ወዷው ማለት የሰው ሰውነት የኔ ማንነቴ የልቤ ትርታ የሰራ ካላት ዛሬም ሆነ ነገ ግጭት ሁከት የእኛ መንገድ አይደለም። ይህንን ስንል ግን በመብታችን ላይ እንደራደራለን ማለት ፈጽሞ አይደለም። ማንም ይሁን ማን በኢስላማዊ መብታችን ላይ በህገ መንግስታዊ መብታችን ላይ የፈለገ ባለስልጣን ይሁን የፈለገ በዓለም ላይ ትልቅ ነኝ የሚል አካል ቢሆን ከእርሱ ጋር በመብታችን አንደራደርም። ሆነ በእኛ የተሰጠን ጉዳይ የሚጥሱ ነገሮች ላይ እስከ መጨረሻው በማንኛውም ነገር እንደራደራለን። በዲናችን ግን እስከ መጨረሻው ድረስ አንደራደርም። ይህንን ይህንን እምነታችን አስተምሮናል፣ ታሪካችን አሳይቶናል፣ መብዳችን ቄማችን ይህንን ያስገድዳል። ማንንም እምነት ሳነካ ከሌሎች እምነት ተከታይ ወገኖችና ወንድሞቻችን ጋር በመከባበር በመቻቻል እንድኖር ያዘዘን ዲን አለ። በዛ መርህና መሰረት የራሳችን የእምነት ነጻነት መብት ግን አገሪቱ ላይ በተሰጠው ህገ መንግስት መልኩ መሬት ላይ ወርዶ እንዲፈጸምልን እስከ መጨረሻው ድረስ በትግል እንጓዛለን። አላሁ አክበር። ቀደም ብለን እንዳልናቸው የሚወሰዱ በሬዎች በበሬ ይተካሉ፣ የሚወሰዱ ኩኪሶች በኩኪስ ይተካሉ። የሚጣሱ ህጎች ግን ህግ በማክበር እንዲተኩ እንጠይቃለን። ህግ ይከበርልን፣ ህግ ይከበርልን፣ ህግ ይከበርልን። የማይቆራረጥ ቪዲዮ ላይ ሊቀረጽ የማይቆራረጥ ንግግር ነው የምናገረው። ህገ መንግስቱ የተሰጠን መብት ሳይሸራረፍ ይቀበል። የተለያዩ ሰዎች የተለያዩ ተንኮሎችን በማድረግ ምናልባትም ድንኳን በማፍረስ የታረዱ ከብቶችን በመውሰድ ዝግጅት ላይ የነበሩ ሰዎችን በማጥቃትና በመግደል የሙስሊሙን የመብት ጥያቄ እንቅስቃሴ እንገታለን ብለው የሚያስቡ ከሆነ ከንቱዎች ከማለት ውጭ የምንላቸው ነገር የለንም። እምነታቸው፣ መለያቸው፣ ተምሳሌታቸው ሰላም ነው። የሰላም ምሳሌዎች ናቸው። ታሪክ የሚያውቃቸው በየትኛው ጊዜ ነው አለም የተረበሸው? በማንኛው ዘመን ነው ችግር የተፈጠረው ሙስሊሞች ነብያችንን ዛሬ ስማቸው አላግባብ ሲለጥፉባቸው ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በኖሩበት 23 ዓመት ዘመን በተዋጉባቸው 27 ጦርነቶች ገዝዋዎች ውስጥ 700 የማይጠጉ ሰዎች ናቸው ከሙስሊሙም ከሌላው እምነትም ወይም ደግሞ ከሙሽሪኮቹም የሞቱት በ23 ዓመት ትግል ውስጥ የሐቅና የባጥል ስራ ሲደረግ ዛሬ ኢራቅ ላይ ገብተው በአንድ አመት በሁለት አመት ምን ያህል ሙስሊም እንደጨፈጨፉ እናውቃለን። ይሄ እነሱ ባህሪ ነው። ስለ ሰላም ስለ ዲሞክራሲ የሚያወሩ ሰዎች ወይም አንደበታቸውና ተግባራቸው የተለያዩ ሰዎች ባህሪ ነው። እስልምና መቼም ጊዜ ስጋቱን አያውቅም። ኸሊፈቱ ረሱል አቡበከር ስዲቅ ረዲየላሁ ዐንሁ እና እንደተናገሩት ጦር ሲያዘምቱ ጠላቶቻቸውን ለመውጋት ሲንቀሳቀሱ እንኳን ምን ነበር ያዞ የነበረው? ህፃናት አትግደሉ፣ ሴት አትግደሉ፣ ቤተክርስቲያን ክርስቲያን አታቃጥሉ፣ የደረሰ ዛፍ አትግደሉ፣ ሽማግሌና እድሜያቸው የገፋ ሰዎችን አትግደሉ። ይሄ ሙስሊሞች መለያ ባህሪ ነበር። ይባስ ብለው ምን ነበር የሚሉት? አደራችሁን ጠላቶቻችሁን እንኳን ለመውጋት ሲሄዱ ሌሊት እንዳትወሯቸው ይሉ ነበር። ለምን ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ነበር የሚሉት። ይሄ ነው ጠላት ጠላት እንዳይደነግጥ የሚጨነቅ ዲን ያለን ማንም ምንም እንዲደነግጥ ሽብርና አደጋ ውስጥ እንዲገባ የሚፈልግ ዲን አይደለም ያለ ዛሬ የተነሳውን ጥያቄ የሌላውን እምነት ተከታይ ወገን ከሌላው እምነት አካል ጋር ለማጋጨት ሸሪዓ መንግስት ሊታወጅልህ ነው ይባላል። በአደባባይ በሚዲያ ይለፈፋል። እነዚህ ሰዎች አሁንም መማር ካልቻሉ ባንደበታችን እነግራቸዋለን። ጥያቄያችን አይደለም ሸሪዓ መንግስት ማቋቋም፣ መስጅዳችንን እኛው እናስተዳድር የሚለው ላይ እስካሁን ድረስ መልስ አላገኘም። እንኳን መስጊዳችንን እኛው እንምራው። ለዚህ መብቱ ያልተሰጠን ሰዎች መንግስት አወጁ ሊሉ ይፈልጋሉ። ለምን የመስጊዳችን መብት ሊነጥቁን ስለፈለጉ ነው የሚያዘዙ። ይሄ ደግሞ መቼም አይፈጠንም፣ መቼም አይሆንም። ምናልባት የኛ ደም ፈሶ የኛ ህይወት አልፎ ይህን ይፈጽሙት ይሆናል። በህይወት እያለን ግን መስጊዳችንን አይደፍሩም፣ መብታችንን አይነጥቁም። እነዚህ ሰዎች ይህንን ሊታወቅ ይገባል። እያንዳንዱ ሙስሊም ሊያውቀው ሊገነዘበው ሊረዳው የሚገባው ተግባር ነው። ከዚህ አንጻር ነው እኔ አሁንም ልናውቅ የሚገባል በተለያየ ቦታዎች ላይ በተለያየ ቦታዎች ላይ የሚፈጸሙ የማሸማቀቅ ተግባራት ሰው ሰደቃ ለዘፈን ድግስ አጃቢ ይላካል። ለኛ ሰደቃ ጊዜ ደግሞ ሰደቃ ለማስቆም ወታደር ይመጣል። እነዚህ ወታደሮች ሊያፍሩ ይገባቸዋል። እዚህ ቦታ ላይ የሚመጡት ሰላማዊ የሆነን ለሰላም የተዘረዘረን አካል ለማሸማቀቅ የሚያደርጉት ተግባራቸው ስብዕናቸውን የሚገፍ ማንነታቸውን የሚያጠፋ መሆኑን ሊያውቁት ይገባል። ኢትዮጵያ የሙስሊም መቼም ቢሆን የሚፈራው አንድ ነገር አለው። የሚፈራው አላህን ብቻ ነው። ከዛ ውጭ ማንንም አይፈራ። በተለይ በተለይ በዲኑ ከተመጣበት ማለት ነው። በተለይ በተለይ አሁንም በዲኑ ከተመጣበት ዲኑ እየተነካ ዝም ብሎ የሚተኛ ምናልባት የሞተ ሰው ካልሆነ በስተቀር ታላቁ ዓሊም እንደገለጹ አንድ እስላማዊ ሻዒር እንደዘገቡት ወላሂ እኔ ሰዎች ጀናዛው ለሞተበት ስጋው ለሞተበት ሰው ያለቅሳሉ ሊለቀስለት የሚገባው ሰው ግን ልቡ የሞተበት ሰው ነው ይላሉ ይህ ሰው ብቻ ነው መይት የሚባል ከዛ ውጭ እኛ አሁንም የምናረጋግጠው ጥያቄያችን የመብት ጥያቄ ጥያቄያችን የቤታችን ጥያቄ ጥያቄያችን የመስጊዳችን ጥያቄ ነው ይህንን መፍታት ያለብን ደግሞ እኛ ነን። የቀበሌ መስተዳድር የክፍለ ከተማ ተወካይ አይደለም። ይህን የሚመለከተው ጸጥታን የማስከበር ሰላም እንዳይደፈርስ መጠበቅ የነሱ ኃላፊነት ሊሆን ይችላል። መስጂዳችን ላይ ግን መሾምና ማውረድ ያለብንን ኢማም እነሱን ሊወስኑልን ከመጡ ዛሬ ቃማን አፋጥነውታል ማለት ነው እነዚህ ሰዎች። ይሄ ደግሞ እድሉን አንሰጣቸው። ይሄ ደግሞ እድሉን አንሰጣቸው። ስለዚህ ነው ያክል ስድስት ወር ስንጓዝ የሙስሊም ማህበረሰብ ባደረገው እንቅስቃሴ ላይ ትግራችን ሰላም አይደለም። የፈለገ አቅጣጫውን ሊያስለውጡት አቅጣጫውን ቀይረው ለአደጋ ሊከቱት እንቅስቃሴ አድርገዋል። ነገር ግን ሙስሊሙ ለዚህ አልተመቻቸው። ስለዚህ ነው አሁን በተለያየ አጋጣሚ ሁከትን እየፈጠሩ እንቅፋት እየሆኑ ሙስሊሙን ችግር ላይ ለመጋረጥ ይንቀሳቀሳል። በዚህ ነቅተን ልንጠብቅ ግድ ይለናል። እኔ አሁንም ደግሜ ደጋግሜ ማሳሰብ የምፈልገው ነገር ምንድን ነው? ስለ መብታችን መናገርም መከራከርም መጮህም ያለብን እኛ ነው። ስለዚህ ይህንን አንደበታችንን ሊዘጋ የሚመጣን አካል እጁን ይዞ አፋችንን እስኪዘጋው ድረስ ግን መጠበቅ የለብንም መቼም ቢሆን ይቻላል። እንግዲህ ዛሬ ከጎናችን ያጣናቸው እነዚህን የመሰሉ ድንቅና ብርቅዬ ለኢትዮጵያ ሙስሊሞች ብርሃን የሆኑትን ውድ ወንድሞቻችንን ነው። ምንም እንኳን እነሱን ዛሬ ከጎናችን በማጣታችን ልባችን ክፉኛ ቢያዝንም የገባንላቸውን ቃል ግን መቼም አናጥፍም። ቀጥሎ የምናቀርብላችሁ ያመናቸው ወንድሞቻችን አብረን አፈር አድገን ዛሬ ጠላት ሆነውብን እያደረሱብን ያለው ግፍ ለኛ ይገባ ነበር ወይ በማለት ሱለይማን አህመድ ለምን በእኛ በሚል ርዕስ ያዘጋጀውን ግጥም ነው እንደሚከተለው ያቀርብልናል። ለምን ለምን በእኛ አንድ ሆነን ፍቅር ስላለን እውነትን ይዘን እውነት ስላወራን እኮ ለኛ ዱላ እኩለኛ ጥይት ምነዋ ከፋህ በጾም አንጀት ቴምር ስለክ ዱላ መስጠት አረ ለምን እኮ ለምን ተናገሩ መልስ ስጡኝ ግራ ገባኝ እስኪ ያስረዱኝ የአበሻ ልጅ ታሪክ ሆኖ አንድ ሺህ ዓመት አብሮ ኖሮ ለአገሬን ደሜን ሰጥቼ ድንበሯን ሳስታጠቅ ተዋግቼ ዛሬ መስኪኔን በጭቃ እግራቸው ሁጥባዬን ሰብረው በመጥረቢያቸው ቁርአኔን አሽቀንጥረው በማመልክበት ቦታዬ ላይ እግር ወገብ አናቴ ላይ በዱላ ውርጅብኝ። ያአላህ በራሴ ቤት በምሰግድበት ሰላቴ ላይ እኮ ለምን አረ ለምን አልበላህም? ምን በጄ አላበላሁም? ምን በጅህ ዛሬ አሸበርኩህን? ሰላም አዋኪ ጸረ ልማት አልከኝን? ከኔ ጋር መስሎኝ የሰራኸው ጭቃብ ኩተህ የመረከው ጥያቄ እኮ ግልጽ ነበር፣ የቀበሌ መሪ መልስ ነበር። ካንተ ጋር ማ ደርሶ ባልከበደህ እንዴትስ ከብዶ ባልጨነቀህ። አብሬ በልቼ አብሬ ጠጥቼ አሸባሪ ብለህ አልከኝ። እኮ ለምን አረ ቆይ አንተ ማነህ እውነት እውነት ልበልሃ ካንተ ጋር ማን አደግኩም ጨካኝ ወንድሜን አላውቀውም ከየት አመጡህ ንገረኝ እስኪ መሀል ገብተህ ፍቅር ተርካኪ ምንኛ ተሸወድክ ጥላቻህን አታሳየኝ ውስጥህንም አትንገረኝ ሰበብ ሰጥተህ አትንደፈኝ እኔ ወዳለሁ ህዝቤ ክብሬ ህዝቤ እኮ ነው ፍቅር ነበር የሰጠው ክብር ነበር ያሳየው ክብር እንጂ ያሳየው አንተ ልብህ ከፍቶ ጠቅሮ አሮ ተክኖ አድሮ ኖሯል ለካ መች ተረዳ ሆኜን ስታ ዝቃጭ አርገህ ተመልክተህ አስረዳህኝ ማንነቴን አሳምነህ በቆመጥህ እኮ ለምን ለምን ልትበትነን ተነስተሃል። በግራ ጎንህ ቂም ይዘሃል። ፈረስ ጋላቢ ሆነህብን ብልጣብልጥነትን አሳየን። ዳሩ በግሬ ሄጄ ቀድሜ ቀረጥኩ በጥይት አልባ እጄ። ምንኛ ተደሰትኩ በመንገላታቴ። እንዴት እስገረመ አንገት በመስጠቴ። ዲንን ጠባቂ ነኝ ዱዓ መሳሪያዬ። ልቤ ሙሉ እኮ ነው ለእስልምናዬ። እውነት እውነት እልሃለሁ ምንኛ ተሸወድክ ምንኛ ተታለልክ። አይ ወንድሜ ወንድሜማ አይክደኝም፣ አብሬው በልቼ አይጠላኝም። ውስጥህን ፈትሸው ከማን እንደመጣ ዘር ካለህ ከኔ ጋር ደሜን ቅዳ ተርትር አውጣው አንጠፍጥፈው ውስጥህን ፈትሸው ከማን እንደመጣ ዘር ካለህ ከኔ ጋር ጀሜን ቅዳ ፈርትር አውጣው አንጠጥፈው አንጠጥፈው ውድ የኢትዮጵያ ሙስሊሞች ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። መረጃዎችን ለፍትህ ሬዲዮ ለማድረስ እንዲሁም በፕሮግራማችን ላይ አስተያየት ለመስጠት ኤፍቲኤች ዘጠኝ አንድ አት ጂሜል ዶት ኮም ብለው ወይም በፌስቡክ ገጻችን ቢልኩልን ምስጋናችን ላቅ ያለ ነው። በቀጣይ ዝግጅታችን በአላህ ፍቃድ አንድ ለአስር መደራጀት በሚለው ዙሪያ ላይ ፕሮግራም ይኖረናል። በቀጣይ ፕሮግራማችን እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ለድብደባውና ስቃዩ ሰብሩን ይስጣችሁ እያለን እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።